እሺ አሁን ወደ መስኩ እየሄድኩኝ ነው ዱክ እመለሳለሁ ነፃ ነው። ጄሪ እናትሽ እንዴት ናት? በጣም የሚያምር ቀን ነው። ወደ ስራ መሄጃ ሰዓት ነው። ደህና አደርክ ቤን። አመሰግናለሁ ማይልስ። ኦቲስን ስታዩ አሳውቀኝ። oh, እኔ እሱ ነገር ውስጥ አልገባም። እሺ፣ ስብሰባ በአምስት ደቂቃ ነው። እሺ አለቃ፣ ሁሉም እንዲገኝ እፈልጋለሁ። ዱክ ኦቲስን አይተዋል? አይ አላየሁትም። የት ነበርኩኝ? Oh, oh, አዎ የጀርዚ ላሞች oh, እንዴ! ቤኒ ጓደኛዬ ኦቲስ አይተዋል? እንዴ? በትክክል ኦቲስ የት እንዳለ አውቃለሁ። እናንተ ሰዎች ከኦቲስ ራቁ። እሺ፣ ah, አንተ ያልከው እንዳለ ይሆናል። ቤን ስብሰባውን እናረጋግጣለን። ግን አዎ፣ እናረጋግጣለን አይደል? <laughs> አዎ። እንዴ የሆነ ነገር ረገጥኩ። oh. ምንድን ነው ሸሆኔ ላይ ያለው አና ኦቲስ ኦቲስ ቤን አታስብ። እርግጠኛ ነኝ ወደ ስብሰባው እየሄደ እንደሆነ በአሁኑ ሰዓት። እሺ ልቀቀው፣ ልቀቀው። ይዤዋለሁ እኔ ችግር የለውም ይዤዋለሁ። እሺ ሰዎች ነገሩ እንደዚህ ነው። የእኔ ፈጠራ ነው። የሚጠራው የዳገት መንሸራተቻ ተብሎ ነው። ሸኮና ግን ተጠንቀቅ። እርግጠኛ ነህ ይሄ ደህና ነው? ሄ እባክህ ደህና ከመቼ ጀምሮ ነው ደግሞ መንሸራተት ደህና ያለው ነው? አዎ ነጥብ አለው። እሺ የሚላስ ጨው መሄጃ ሰዓት ነው። እኔ ሞክረዋለሁ። ጋቢና ከጀርባ አይሆንም፣ ሁላችሁም ትሞታላችሁ። <sighs> ፍሬዲ፣ አረ ምን? ቆይ አንድ ጊዜ የፎቶ ሰዓት ነው። አዛማ ምን እሱን አፕል ከየት አመጣ? ይህን አፕል oh, መጀመሪያ ከዚህ ጋር ተጣብቆ ነበረ። uh, ኦቲስ ምን ምን ተፈጠረ? ምን ታውቃለህ? በእንደዚህ አይነት ሰዓት ነው እኔ ማለት የምፈልገው ካካ ማለት የምፈልገው እሺ እሺ፣ ይሄ እንደው መጥፎ ነው። ማንም ዛፍ ብሎ እንዳይጮህ ዛፍ እንሸራተት ቆያንዴ ኦቲስ ድንጋይ ብለን መጮ የለብንም እንዴ? ምን ጫገኘን? የዶሮ እርሻ። እሺ፣ ዛፍ ወይም ድንጋይ ብለን መጮህ አንችልም፣ ግን አንተ የዶሮ እርሻ ብለን መጮህ ትችላለህ። ደህና አደራችሁ ሁላችሁም። ከመጀመራችን በፊት ልደት አለን። ኤቨረት ውሻው 13 ዓመት ሆኖታል ዛሬ ያሳለፍኳቸው rough, huh? ዓመታት አስቸጋሪ ነበሩ። Also, remember it's አስታውሱ ደግሞ What's up? ሰላም Hey, Pop. አባዬ፣ I know እርግጠኛ you're ነኝ probably ማብራሪያ looking for an እየፈለክ እንደሆነ። explanation regarding the, uh, the, uh, እ፣ exploded እላዬ ላይ chicken ስለፈነዳው on me and the- ዶሮ the- the sticky black እና oil, the oil የሚያጣብቀው stuff. ዘይት ነገር And every- ይህንን ተወደዋለህ እነግርሃለሁ። ምክንያቱም አንተ ጓደኜ ሳቂታ ሁላችንም ያቀልን አደለ እንዲያንን ዝም ብለ ተቀመጥ በቃ። እሺ፣ እሺ፣ ይቀመጣለሁ ይቅርታ፣ ትንሽ ጠብቅ ያለ ነው እያልኩ እንደነበረው ሰላም ሰላም፣ አሳማው um, አፍንጫ ውስጥ የሞተ ነባ አለ መሰለኝ። oh. እንዴ አልሞተም። በእጃችን ላይ ያለው የመጀመሪያው ጉዳይ ግራጫ ገበያዎች ናቸው። ድጋሚ እንደምናገረው የሰዎችን ቁሳቁሶች በድብቅ መግዛት በጥብቅ የተከለከለ ነው። ሰላም ኦቲስ፣ እንዳይመስለኝ ናይኪ ጫማዎችክ። አዎ፣ በጣም መጥፎ ሰዓት ነው የደወልከው። ቆይ አንዴ ፍራንኪ፣ ና እዚህ ጋር፣ ና እዚህ ጋር አልጎዳም። ያንን ድጋሚ እንዳታረገው ነገር ነበረ። አሁን እዛ ጋር አስቀምጠው። ይቅርታ ፍራንኪ፣ ከቁጥጥር ውጭ ሆኖ ነው። ናይኪ ስሪቱ ምንድን ነበር? መሄድ አለብኝ አቶ ጆርዳን ኤር። የተሳሳተ ቁጥር ነው። አመሰግናለሁ። ሁለተኛ ቁሳቁስ እና ደግሞ ላስታውሳችሁ፣ ይህ የካዮቲ ወቅት ነው። እነዚህ ጨካኝና አረመኔ ፍጡሮች ናቸው። ሕግ አንድ በቡድን ቆዩ። ሁለተኛ ሕግ ሁሌም በአጥር ውስጥ ቆዩ። ሶስተኛ ተጠንቀቁ። እሺ፣ እንበታተን በቃ እሺ ቶሎ እየወጣው ነው። እየረገጥኩ ነው። ሰፋር አድርጉ፣ ሎተስ ለምን ትንሽ አትቆይም? ያስፈራል በጣም ቻው። እሺ ማይልስ፣ ምን ታስባለ? እድለኛ ነብይ ብዬ አስባለሁ። ብዙ ላሞች አራት ጡት ብቻ ነው ያላቸው። አንተ ተጨማሪ ልታወጣ ነው። ልክ በቂ ነው። በቃ አባዬ ተቀመጥ። እየተቀመጥኩ ነው። እሺ መጀመሪያ ስልኩን ሲያዋራህ የነበረው ማን እንደሆነ ማወቅ ራሱ አልፈለግም። ጎፈርሶች ናቸው አይደለም እንዴ? ማወቅ አልፈልግም። ጎፈርሶች ናቸው። ይሄ እኮ አይ ማወቅ አልፈልግም። ለምንድን እንደዚህ የምታደርገኝ? ያ ምን የሚያስመስለኝ ይመስልሃል? ይህ ስላንተ ነው ማለት ነው። የት ነበርክ ዛሬ ጧት? ትንሽ እየተዝናናሁ ነበረ። አንተ ሞክሮ አንዳንዴ በሳቅ ይጀምርና ከዛ ቃል ገብተህልኝ ነበረ አጥሩ አካባቢ ባለው ብሩሽ ልትረዳኝ። የካዮቲ ወቅት እንደሆነ ታውቃለህ። አይገባኝም። ምንድን ነው ቆይ ችግሩ? ካዮቲስ ናቸው እኮ በቃ ትንሽ ናቸው እኮ እኛ oh, ትልቅ ነን። ምን ሊያደርጉ ይችላሉ? ብዙ የምትማረው ነገር አለ። ታውቃለህ፣ አጥር ለምን እንደሚሰራ ራሱ አይገባኝም። ውጭ እኮ አያስቀራቸውም። ያ አጥር የእኛን ቦታ ይከልላል። እኔ በሕይወት እስካለው ድረስ ምንም አይነት እንስሳ አጥር ውስጥ ጉዳት አይደርስበትም። እሺ እንደዛ ነው የምታደርገው ማለት ነው። እሺ እኔንም ትልቅ መሪ ለማድረግ የሞከር ከሆነ ተስፋ ቁረጥ። እኔ እንደዛ አይደለሁም። እኔ ኃላፊ ከሆንኩኝ ነገሮች የተለዩ ነው የሚሆኑት። ሁሉም እንስሳ ለራሱ እንደዛ ነው ነገሮች መሆን ያለባቸው። ኦቲስ ጠንካራ ሰው ለራሱ ይቆማል። ከእሱ የተሻለ ጠንካራ ደግሞ ለሌሎች ይቆማል። ውይ እስክሪፕቶ ረሳው። የማታ ተራስ እዛ ሆናለሁ። አንድ ቀን ማደግ ይኖርብሃል። ጊዜም በቀልድ የምታሳልፍ ከሆነ ደስተኛ አትሆንም አደል? ተመልከተኝ፣ ያሳያለሁ። ማና ፍሬዲ፣ ይሄ ምርጥ ነው አይደለም እንዴ? አዎ፣ አሁን ጭንቅላትን መብላት እችላለሁ። ማለቴ በጣም ደስ ይላል እዚህ ጋር ይህንን በእንጨት ነው የምመተው ኔ ቦል እኮ እያልኩ ያለሁት ምርጥ ነው፣ ምርጥ ጫማ ነው። አዎ አዎ ሳማ ስጋ፣ የበሬ ስጋ፣ chorizo፣ fillet ምን እያረክ ነው? የምዘልባቸውን እንስሳ የስጋ አቆራረጥ እየጠሮ ነው። ታቃለ ይህን ማድረግ የለብም። ኦቲ ኦቲ፣ ሰላም ኦቲ፣ ሰላም ማዲ፣ በጣም አምሮብሻል። አንተ ወፍራም እብድለም። ስስ ነኝ በል እስኪ። እኔ ስስ ነኝ። አሁን ደግሞ አንቺ በለው በጣም ነፋሻ ነው በይ እስኪ በለው በጣም ነፋሻ ነው። የእኔ ተራ ነው። እሺ ጫጩት በይ ሂጂ። ቻው ኦቲስ። እሺ እንዴ እሷ ማን ነች? ገና መምጣታቸው ነው። ገበሬውን ያስገባቸው። አመሰግናለሁ ገበሬው። መንጋቸው ላይ የሆነ ነገር ተፈጥሯል። ሁለት ብቻ ነው የተረፉት። ጓደኛ ያስፈልጋታል። ቆይ ቆይ፣ uh, ይቅርታ ግን እዛ አለመመልከት አልቻልኩም። አንቺ እንዴ! አረ <laughs> oh, ተመልከቱ ሁለታችሁም pregnant? እርጉዝ ስለሆነ ነው? Uh, አዎ ልክ ነው። ያን ያህል አያስታውቅም። በተለይ ደግሞ ቀጥ ብላችሁ ስትቆሙ እና ደግሞ ካልተመለከቱት ደግሞ ማለቴ አዎ ያብረቀርቃል። እኔ ኦቲስ እባላለሁ። ይቅርብሽ ዴዚ። እዛ ልጅ ጭንቅላት ላይ ደካማ ተብሎ ah, ተጽፏል። አሁን እኔ ተከረባባቸው አይት ሲ ኤክስ ኤን ኤን ኪዩ አረ እያሰቃየኝ ነው እኔ እንኳን ደህና መጣሽ ልልሽ ነው ወደ በረቱ እርግጠኛ ነኝ አንቺና የአንቺ አትመልከት ቁልፉ ቃል አትመልከት በልገኔ ጋር አትመልከት እቺ ጓደኛ ቤሲ ናት ምርጥ ናት በጣም ስላወቁ ደስ ብሎኛል ኦቲስ አዎ እንደዛው አንቺ ማለቴ አቀያየራቸው እነዛን ለአንተ እዛ ምንም ነገር የለም፣ ግን ጓደኛዋን ወድጃታለሁ። ተኝቷል። ነፃ ነው። ምርጥ ነው። ምርጥ ነው። ምን እያየ ነው? ይህን ትፈልጋለህ እንዴ? አዎ፣ እኔም እንደዛ አላስብም። እዚህ ጋር ተቀመጪ ውዴ። oh, አበቦቹ በጣም ያምራሉ። አየህ በጊዜ ልክ እንደ አዎ ስር መዞር ወይኔ ስር መዞር ነው። oh, አዎ በጣም oh. እያመመኝ ነው። ወይኔ ከዛ oh, ለቀቀኝ። እንዴት ነህ ልጄ? አባዬ uh, እያሰብኩኝ ነበረ። ይቅርታን ለመቀበል ፈቃደኛ ነኝ። እውነት? ትክክለኛው ነገር ነው ማለቴ። እሺ ላሳፈር ፈልጌ አይደለም አባዬ፣ እኔ በቃ ፈታ ማለት ፈልጌ ነው። የሚያምር ምሽት ነው አደለ? እዚህ ከእህት ጋር ስቀመጥ ትዝ ይለኛል። እህት የለኝም oh, አለ። አንተ ነበርከ እንዴ? ለካ <laughs> አመሰግናለሁ። እና ሰላም ነን ማለት ነው? አዎ ሰላም ነን። ምክንያቱም አንድ ነገር ልጠይቅ እፈልጋለሁ። ጓደኞቼ ምሽቱን በለት ይሄዳሉ። እኔ ግድ አይሰጠኝም፣ ግን ግን በግልጽ እንደሚታዩ ይፈልጉኛል። እኔ ደግሞ ነግራቸዋለሁ። አይሆንም አይሆንም ብያቸዋለሁ፣ ግን እነሱ አባዬ የእኔ ሽፍትን አይሸፍንልኝም ብያቸው ነበረ። ግን ማለት የእኔ ኃላፊነት ነው የእሱ አይደለም ብዬ ነበረ። ራሱ ደድሞን አልፈልግም። የራሴ ከሆነ የራሴ ነው ብዬ ነበረ። ምን ትላለህ አንተ? Otis. Otis. እኔ ያን ያህል ጠቃሚ ነኝ ብዬ አላሰብም ነበረ እና ደግሞ ኃላፊነት ይሰጠኛል ብዬ አላሰብም ነበር። ግን አንድ ቀን ያሁላ ተቀየረ። አንተ የመጣ ጊዜ ነው የተቀየረው። ወደ ሜዳው ወጣሁኝ። ይህንን ህፃን ገልገል አየሁኝ፣ ለብቻው እየተደናበረ ታውቃለህ፣ ያው አስፈራሪ ከመሆን በፊት ማለት ነው። ያን ምሽት ቤት ወሰድኩ። የሚቻል አይመስልም፣ ግን ወደ ሰማይ ተመልክቼ እና እምላለሁ ኮከቦቹ ሲደንሱ አየኋቸው። በዛ ጊዜ ቦታዬ እዚህ እንደሆነ አወቅኩኝ። ነገሮችን ማስተካከል ያንን እንድረዳ ረድተኛል ይመስለኛል። እወድሃለሁ ልጄ። አሁንም ሜት ትፈልጋለህ አይደለም? አዎ በጣም ፈልጋለሁ። ማለት የምታወራው ነገር አይደብርም፣ ግን ማንም ይደብራል አይልም እኮ እኔ ላለሁ አንዳንዴ በጣም የሚያስገርም ነው። ተዝናና፣ ያንተን ሽፍት እሸፍንልሃለሁ። አመሰግናለሁ አባዬ፣ ምርጥ ጠንካራ ሰው አዎ ያ አባባል ጠንካራ ሰው ለራሱ ይቆማል፣ ከእሱ ጠንካራው ግን ድልድዩን ያጠባል። ገብቶኛል። ቆልፌበታለሁ ካዝና ውስጥ አየ፣ ተማርኩኝ። Mr. Bomb We want just a bombastic, romantic, fantastic lover. She call me Mr. Bombastic, tell me fantastic. Touch me on me back, she says I'm Mr. Romantic, call me fantastic. Touch me on me back, she says I'm Mr. Ro. Smooth. Who's Just here? like a silk. It's me. me What's up? የኔ በረት ነው። ልክ ነው። የኔ በረት ነው። ዘግይተሃል። ና He's a real በጣም one of ምርጥ ነው them. አይደለም እንዴ? ያ Stop. አቁሚ። I think he's kind of ቆንጆ cute. ነገር ነው መሰለኝ። See and get some bubble bath. Only song you will hear is the beating of my heart, and we will mm, and have some sweet pillow talk and bombastic and the fantastic. አጨብጭቡለት ለአንዱና ለብቸኛው ቢጊ ቺዝ። ምሽት በጣም ትዝናናላችሁ ሁላችሁም። ስማ ቡክ፣ እግረን ከመድረኩ ላይ አውርድ። አንተ የማዝናት ስራ ውስጥ የለበትም። ምን በረት ውስጥ ነው እንደ ያደጋችሁት? አንተ ጥሩ ፈረስ ነህ አደለ እንዴ? ምን እያየ ነው ተርኪ የሆነ ሰው ክራምበሪ ሰው ሲያቀብለኝ እስኪ የሞተ ተርኪ ሲሄድ ሁላችንም እንሞታለን፣ ግን ቀኑን አናውቀውም። የአንተን ቀን ግን እናውቀዋለን። የምስጋና ቀን ነው። ነገሮችን ለማስጀመር ለየት ያለ ነገር አለኝ። በተደጋጋሚ ጥያቄ፣ ሴቶች ይሄ ለእናንተ ነው። የእኛ ኦቲስ እና ቡድኖቹ ጭፈራ ሌሊቱም በሙሉ ያ ገበሬ ምን እያደረገ ነው? ታውቃለህ? የሆነ ሰው ጋር ደውላለሁ። ኧረ ተይው በቃ ጥሩ፣ በፈለገኝ ሰዓት የፈለገኝ ሰው ጋር ደውላለሁ። እናም ያንን ነው ማድረገው፣ ምክንያቱም ፓርቲ እንዴት እንደሆነ አውቃለሁ። እዚህ ቁጭ ብዬ ቲቪ እያየው ደካማ መሆን ይመስላል እንዴ? ልክ አይደለም። ሁሉም አንተን ብለዋል። ሁሉም አንተን ብለዋል። በእርሻው ቦታ ላይ እኔ አይዋለሁ። ችግር የለውም ተረጋጉ። ፒዛ ተላላኪ ነው። እኔ ወጣለሁ ተመልከቱ። ችግር የለውም። ፒዛ ፒዛ እንዴ አመሰግናለሁ። መልስ ትፈልጋለህ? አይ ውሰደው። ብዙ ፒዛ ነው ያዘዝከው። ልክ ነው። ትልቅ የሰው ፓርቲ እያዘጋጀን ነው። ፓርቲ ነው። ትልቅ ዬ ሰውነታችንን እያከበር ነው። ፓርቲዎችን በጣም ወዳለሁ። እኔ ልግባ እንዴ? Oh, እሺ፣ ጥሩ uh, በቃ እንገናኛለን። ወይኔ እጄ ወደቀ። ማለቴ የውሸት እጄ። በጣም አዝናለሁ ስለዚህ ነገር። እርዳታ ትፈልጋለህ? አይ እርዳታ አልወድም። uh, um, ሃይማኖት አይፈቅደው። እኔ እርዳታ አይቀበለኝ ነኝ። ጥሩ ነው። እኔ ሉተራን ነኝ። የስ uh, ታውቃለህ፣ ውሰደው። እንደውም ቆሽሿል። እውነት ሰውየው እጅ ወሰድኩኝ እኮ። አዎ፣ በጣም ምርጥ ነው። አዎ አልመለስም። ወደ ኋላ አልመለስም። ልታስጠብቅኝ ትችያለሽ የሲኦል በር ላይ ግን አልመለስም። አቋሜን ጠብቃለሁ። ወደ ኋላ አልመለስም። ይህን ዓለም ከመውረድ አድነዋለሁ። አቋሜን ጠብቃለሁ። መልካም ምሽት ሴቶች። ከመሸ ስለመጣው በጣም አዝናለሁ፣ ግን ከዚህ በፊት የምንሄድበት ቦታ ነበረ። አሁን ስድስታችሁን እንወስዳለን። አንድ ሰው ድምፅ ቢያሰማ የቀራችሁትን መውሰድ ግድ አይለንም። ሰዎች የፈለጋችሁትን ምረጡ። አንድ ዶሮ አትወስድም ዛሬ ምሽት። አንቺ ያለች ታዲያ? Mm-hmm. እንደዛ ነው የሚሆነው። ታቆሚናለሽ እንዴ? Mm-hmm. ዶሮዋ እንዴት ነው የምታደርገው ያንን? አይ እሱ ነው የሚያቆማችሁ። ቤን እንዴነ ቤን? ብናይክ ሰላም እንልክ ነበረ። ዶሮዋን አስቀምጣት ዳግ <laughs> እሺ አንተ እንዳልክ እኛ ዝም ብለን ምክክር እያደረግን ነው። ዶሮቹ እንዴት እንደምንወዳቸው ታውቃለህ አይደል? እንዴ <laughs> ታውቀኛለህ። የሴቶች አንበርካኪ ነኝ ታውቃለህ። ተበልጠሃል። ግን እዚህ ጋር ስድስት ነን እኛ። አንተ ደግሞ አንድ ብቻን ወፍራም ሽማግሌ ነህ። ታገዝ ጓደኛዬ። ደህና ነው ኦቲስ፣ አንሳው። አንድ ሁለት፣ እንደዛ አይደለም፣ አንሳው ና እዚህ ጋር ሳጥማጁ በቀጣይ ምንድን ነው የምናደርገው? ከካዮቶቹ ማን ነው የሚጠብቀን? እሺ ሽጉጥ ያለው ሰው አለ እንዴ? ስርዓት እዚህ ጋር እያስቸገርኩ ነው። እንጀምረው አና ዱክ ስብሰባ ማን ነው የሚያስጀምረው? ስብሰባው እኮ ስለ እሱ ነው። ስብሰባው ስብሰባውን የሚመራ ሰው ለመፈለግ ነው እንዴ? ያ ጥሩ ሀሳብ ነው። ስለ እሱም እንሰብሰብበታ። የሆነ ሰው ማድረግ አለበት። ቤን የለም። ስለዚህ ራሴ እጩ ማድረግ እፈልጋለሁ። ግን እኮ ውሾች፣ አዳምጡኝ። ውሾች ተመልካቾች ናቸው፣ ታማኞች ናቸው እና ጠባቂዎች ናቸው እና ደግሞ ራሳቸውን ይልሳሉ። ራሱን የሚልስ መሪ አልፈልግም እኔ እኔም እንደዛው ያንን አላረግም። ካሁን በኋላ አንድ ጊዜ ነው ደግሞ ደብሮ የነበርኩ ብቸኛ ነበርኩኝ። አንድ ጊዜ ከሽንት ቤት ስጠጣ ይቻለሁ። አንተ የሽንት ቤቷ ጠጣለ፣ የሽንት ቤቷ ጠጣለ። ሆዴ ባዶ ነበረ ጓደኛዬ። ሁላችንም ከረስ እየወጣን እኮ ነው። ዱክ ከማክበር ጋር የሆኑ ባህሪዎች አሉበት፣ ለአመራር ብቁ ማያደርጉ ለምሳሌ እስኪ ፖይንት ምንድን ነው እንዴ? ያንን እኮ ፍታ ለማድረግ ነው ማድረገው <laughs> ማድረግ ስላለብኝ እኮ አይደለም እንዴ? ምን ሆናችሁ ነው? እሺ እና ትልቅ ነገር ነው እንዴ? ኳሶችን አመጣለሁ። በቃ አንድ ስህተት ነው ያለብኝ። ያኮ ምንም ማለት አይደለም። እሺ እሺ፣ ድምፅ እንስጥ። ሁላችሁም እኔ መሪ እንደሆን የምትፈልጉ የምትቃረኑኝ እጄ ማየት ትችላለህ። አዳምጡ። ሁላችንም ቤን ኦቲስ ቦታውን እንዲወስድ እንደሚፈልግ እናውቃለን። እሺ፣ ኦቲስ ነው ኃላፊው። በቃ እኔ ደግሞ ከሱ ቀጥሎ ነኝ። በጣም ምርጥ ነው። በቃ ጀመርን። እንግዲህ ልትይዘኝ ሞከር እስኪ። <laughs> በመስመር ሁኑ ማዲ። ልናጣሽ አንፈልግም። Oh oh, oh, ያ በጣም ጥሩ ይመስላል። ኦቲ ኦቲ ኦቲ፣ ሰላም ማዲ። uh, አሁን ጥሩ ሰዓት አይደለም። uh, ምን እያረግሽ ነው? ታቆሚያለሽ ባክሽ? እንዴ እንዴ! ሰዎች oh, እንዴ! ምንድን ነው? ኦቲስ የእብደት ቤት ነው። ምርጥ አይደለም እንዴ? በእናትህ <laughs> በኳስ ተመታሃል። እኔ የመጀመሪያው እሆናለሁ ብዬ ነበረ። እንኳን ደስ አላለለም። አሁን ኃላፊ ነህ አንተ። ምን ማይልስ? ኧረ እኔ ኃላፊ አይደለሁም። እኔ ኃላፊ አይደለሁኝም። ኃላፊ አልሆንም። ይህ የእኔ ኃላፊነት አይደለም። እሰማሃለሁ እኮ ግን ተመርጠሃል። እንኳን ደስ አለ አለቃ። እንዴ ሁላችሁም ራሳችሁን ስታችኋል እንዴ? ቀን እኮ ነው፣ ገበሬዎች ይመለሳሉ። እንደዚህ አይሆንም። በል እንጂ ኦቲስ፣ ደካማ ጎንህን አውቃለሁ። ዋይልድ ማይክ ዋይልድ ማይክ ዋይልድ ማይክ እንደዚህ አላደርግም። ይህ በፍጹም አይፈጠርም። ሁላችሁም ወደ ቦታችሁ ተመለሱ። ይህ የማይታመን ነው። አልደንስም። ዋይልድ ማይክ ስላላችሁ ብቻ እባካችሁ እርዱኝ። ይህን አትቋቋመውም። አንተ የፓርቲ እንስሳ ነህ በተፈጥሮ እንጨፍር። ያን የሚያስገርም ነገር ተመልከቺ። ማየት እንሳ ነው ደግሞ ያ አላቅም፣ ግን መደነስ በጣም ይችላል። እኔ እናቋርጠው እላለሁ። እዛ ጋር ያለውን እንጨት አቃብኝ። ጣፋጭ እግሮች ጣፋጭ እግሮች ናሉኝ። ለምን እንደዛ ሌላ ምን ላረግ ነበረ? አይቶካል። ብትገለውስ? ቆይ የልብ ምት አለው። ይሄ መጥፎ ነው፣ መጥፎ ነው። ይሄ በጣም መጥፎ ነው፣ መጥፎ። ሁላችሁም ተረጋጉ፣ ተረጋጉ። እሺ፣ ምንድን ነው የምናደርገው? ቆይ ምንድን ነው የምናደርገው? ምን በል እንጂ አንተ እኮ መሪ ነህ። ምራና ይህ እዚህ ጋር አይሰራም። ይሄ ሙሉ ለሙሉ የተለየ ነገር ነው። እንዴ ምንድን ነው? Oh, ሬሳውን ማስወገድ ይኖርብናል። አቁም። ብዙ ያውቃል። ልናስወግደው ይገባናል። እንድፎ በቃ ምንም መድፋት አይኖርም። ገበሬው ጥሩ ሰው ነው። ለእኛ ጥሩ ነበረ። አትክልት ነው የሚበላው። አምላክ ይባርከው። ምንድነው አትክልት መብላት ማለት? ይህን አውቃለሁ ማለት ያ ማለት ፊት ያለውን ነገር እንዳለ ይበላል ማለት ነው። አትክልት የሚበሉት በምሽት ነው የሚበሉት አይደለም እንዴ? አይደለም ያ ቫምፓይሮች ናቸው። አይበሉም እንዴ? አትክልት የሚበሉ ምንም አይነት የእንስሳት ተዋጽኦ አይበሉም። ኬክም አይበሉም። ግን እኮ የእንስሳት ተዋጽኦ አይበሉም። የእንስሳት ተዋጽኦ እኔ እኮ በጣም የእንስሳት ተዋጽኦ ወዳለሁ። አትክልት መብላት አልችልም። እኔ ደግሞ ያሳማ ስጋ እወዳለሁ። በቃ ብዬዋለሁ። እንዴ ያን አታርግ እባክህ። ብዙ ምርጫ ያለን አስመሰልከው እኮ እንዴ። ያ ምልክት ከኔ ራሱ ይተልቃል እኮ። ንካው እስኪ ቢነቃ ታድኛላችሁ አይደለም እንዴ? አዎ በሉ እሺ፣ ተመልከቱ። አፍንጫው ላይ ከዛ ሆዱ ላይ ከዛ መሬት ላይ እዩትማ book. መጽሐፍ እሺ እዚህ ተቀምጦ እያነበበ ነበር። የሆነ ነገር ጭንቅላቱ ላይ ወደቀበት። አይ በጣም ቀላል ነው። ራሱ ሊያስተው አይችልም፣ ግን እኮ ይችላል። ተቆማለህ እባክህ ተለቅ ያለ ነገር ያስፈልገናል። ah, አፕሉን እኔ መውሰድ እችላለሁ? ምንድን ነው እንደዛ የምታየኝ? እያመነው ነው። አላመነውም። እያመነው ነው። አይ አላመነውም። አይ እያመነው ነው። ኧረ እባክህ እንደዚህ ማድረግን ታቆማለህ? አይኑን እስካላሰራችሁት ድረስ እንደዚህ ማድረጌን አላቆመም። እሺ እንቀጥል። ያው አያችሁ፣ በቃ አሪፍ ነው። ይህ ኃላፊ የመሆኑ ነገር ያን ያህል የሚከብድ አይመስለኝም። ሰላም፣ ah. ጥሩ ቀን አሳለፍሽ? እና ይህ የኦቲስ ሀሳብ ነው። oh, ሁለተኛ መስመር መከላከያ እንፈልጋለን። የሚያጠራጥር ምንም ነገር ብናይ ወይም ብንሰማ ኦቲስን በጩኸት እንጠራዋለን። oh, oh, ደግሞ ታውቃለህ፣ እየተለማመድኩኝ ነበረ። <coughs> ግን ታውቃለህ፣ በጊዜው በጣም ኃይለኛ ነው የሚሆነው። ግን ለጊዜው ቆመ ተመልከት። <laughs> አዎ እመለከታለሁ። መተህ አገኘው ፍሬዲ ደህና ነህ እንዴ? አጥንት የሌለው ነጭ ስጋ አልተራብኩም። ማለት ማንም መብላት አልፈልግም። ምን ተፈጠረ? ምን ምን? ትናንሾቹ በረታቸው ውስጥ ገብተዋል። አሁን የፓርቲ ጊዜ ነው። እንዴ ማን እንደሆነ ተመልከቱ። ውስጣዊ ሰዋችን ነው፣ አዲሱ ውስጣዊ ሰዋችን። እንኳን ደስ አለ ኦቴስ። ያንን ትመለከታለህ። ላሟ እንዳቀሰቅሷት ያ የሚባለው ላም መገልበጥ ነው። ወይኔ ያ በጣም ነው የሚያናደኝ። ያንን ልጅ ቢይዘው ኖሮ እንዴ እኔ ነኝ ኃላፊው እኮ። oh, oh, oh, አዎ እኛ በጣም እያወራን ነው እያወራን ነው አይደለም እንዴ? እናወራለን እናደርገዋለንም። አውሬ አድራጊዎች እንሂድ። ከዛ ያ ላም ግልበጣ ይባላል አልኩኝ። ድጋሚ እዛ ሙዚቃ ይሰማኛል። ሙዚቃ ይሰማሃል? ገበሬው ከቁጥጥር ውጭ ወጥቷል። የሆነ ሰው ጋር መደወል አለብን። የሆነ ሰው ጋር መደወል አለብን። ቂቤ ይሸተኛል። ዝጋ። ያሽታ ምንድን ነው? ዝጋ። ሬንዳል፣ ውጪ ላም አለ። የላም እርሻ እኮ ነው። ውጪ ላሞች ማየት የተለመደ ነው። ማለት እዚህ ውጪ ጋር ማለት ነው። እዚህ ውጪ ጋር ቤቱ ጋር ልክ እንደ መንፈስ፣ ልክ እንደ ነፍስ ነጣቂ ላሞች ቤቶችን አይወዱም እኮ ውጪ ሳሩ ጋር ነው የሚወዱት ለመጋጥ እንዲመቻቸው። ናታን ራንዳል ሶስተኛው፣ እኔ እብድ አይደለሁም። ኬሚካል አለመመጣጠን ብዬ ተመርምሬ ያለው እዛ ተቀምጠ እብድ እንደሆንኩኝ እንዳታስብ ራሽን ስተሻል ሴትዮ። የት ሄደ ታዲያ? አላቅም። ሄደዋል። ድጋሚ እግሬ ላይ ወጣብኝ። ይቅርታ። ያ ምርጥ ነው፣ በጣም ምርጥ ነው። አዲሱ ማንነትን ወድጀዋለሁ ኦቲስ። እሺ ሌክ፣ ይህ እንዴት እንደሚደረግ ታውቃለህ? አዎ ያስታውሳል። አዎ ያስታውሳል። አሁኑኑ የሚያስታውሰው በህልሜ ከሆነ ቆንጥጦኝ ኦጂስ በመንሸራሸር ላይ አብሮን ነው። ያ የእንስሳቶች የኃጢአት ኃጢአት ነው አይደለም እንዴ? ስማ በድ በድ እቃውን አምጥታ እንዴ? አዎ እዚህ ጋር ነው ያለው። አሳየው፣ እዚህ ጋር ነው ያለው። አሳየው፣ አሳየው። እኛ አማጺዎች ነን፣ አማጺዎች ነን እኛ እነዛውና oh, እዛ መግባት አንችልም። ያሳዝናል። ልቤን ነው የሚሰብረው። አስታውስ ዴ ነገር ያለው ውጪ ማምሸት አይቻልም። በትምህርት ቀን ውጪ ማምሸት አይቻልም። የፈለገውን የፈለግኩትን አረጋለሁ። የፈለግኩትን በፈለግኩ ሰዓት አረጋለሁ፣ ምክንያቱም ስለምችል። የተሳሳተ ቦታ ነው የመጣኸው። ምንድን ነው? እኔ ወተት ምናምን አልጠቀምም። ይኸው በቃ አንድ ሁለት ይሄ ልጅ ግልበጣ ይባላል። ከዚህ ኑጣ አስወጡኝ! እሺ ሂድ ሂድ። ወደ መስኳት ሂድ፣ ወደ መስኳት ሂድ። ላሞችን ተንከባከብ። እሺ ካሁን በኋላ ሬቡ ላይ አይጠጣም። ዘውድ አድርጉልን ራሳችን ላይ፣ ምክንያቱም እኛ ንጉሶች ነን። ፊቱን አይታችሁታል። በዋጋ አይተመንም፣ በዋጋ አይተመንም። ቺስ እናድርግ ለአዲሱ የዓለም አገዛዝ። እኛ ነን የምናዘው። ሁሉም ነገር ስለኛ ነው። ማንም ሊነካን አይችልም። ወይኔ ወይኔ ወይኔ! አስወጡኝ! አስወጡኝ! የመንገዱ ዳር ላይ አቁሙ! ወይኔ እያዋሩ ነው። አቁም! ማቆም አለብን ማቆም አንችልም። ቆይ አንዴ፣ ከዚህ የባሰ ልንሆን እንችላለን እኮ። የሚሆኑት ሕፃናት ናቸው። የእናታቸውን መኪና ይዘው እየተንሸራሸሩ አዎ፣ እናስደነግጣቸውና ወደ ቤት እናስገባቸዋለን። ፍተሻ የማያድነው ነገር የለም። ይህ ነገር እየቀረጸ ነውንም። ካሜራ ነው እንዴ? አበቀልን የሚቀዱ ፖሊሶች ናቸው። እማዬ እማዬ፣ ተረጋጉ፣ እንጠፋባችኋለን። መኪና ብቻ ነው እኮ አይደል እንዴ? አረ ሄሊኮፕተርም አለ። በቃ እሞታለን። ይህን ፕሮግራም የምናቋርጠው በሰበር ዜና ነው። ፖሊሶች እያባረሩ ያሉት መኪና ትመለከተዋለህ። ዓለም እያበደች ነው። እነዛ ልጆች በኮካ ኮላ ሰክረው እንደ ያኮ የኛ መኪና ነው። ያ ሸኮና ነው። ላም አለ መኪናችን ውስጥ። ያ ሸኮና ነው። አዎ ኖራ ቢዲ ነኝ። ምን ማለት ነው? አሁን ደግሞ ምንድን ነው? መኪናዬ በቴሌቪዥን ነው እና ደግሞ ላማ ያለበት ይመስለኛል። ላማ አይቻለሁ በመስኮቴ በኩል። ከዚህ ጋር የተገናኘ ይመስለኛል። ድጋሚ ማልደውል መሰለ እንዴ? ያ ምርጥ ነው። ጥሩ ይዙና ቀደው ያዩናል። እያመለጥን ነው። በቃ ተቆራጠን ስጋ ነው የምንሆነው። ያ ነው የወደፊታችን የሚሆነው። ሩጡ፣ ሩጡ፣ አምልጡ! አትንካኝ! እያመለጡ ነው። እንሂድ። ቤ ባጀር ነኝ። ሄሊኮፕተር ልሙት 19 ተጠርጣሪዎች እያመለጡ ነው። እያለከለኩኝ ነው። ፍጠኑ ሰዎች፣ እዛ ጋር ናቸው ያሉት። እለበኝ እባክህ፣ እለበኝ እባክህ። እነዚህ ሰዎች ትልቅ ናቸው። እዛ ጋር ወደ ቀኝ ሂዱ። ይዘናቸዋል። እናንተ ሰዎች ይህን ታምናላችሁ? አይታችሁኛል። ፍርሃት አልነበረኝም እኮ እግሬን ያጠፍኩት መሰለኝ። እንዳገኘ ነው እናስቀምጠዋለን። በቃ እሺ፣ ቻው። በቃ ኦቲስ፣ በተመሳሳይ ሰዓት ነገ ቤን እንደዚህ አይነት ነገር ቢያደርግ አስባችሁታል? በፍጹም አይሆንም። እሺ ግልጽ አድርግልኝ ለምን ይህን ነገር እያደረግ እንደሆነ። ምክንያቱም አባቴ ቢሆን የሚያደርገው ነገር ስለሆነ ነው። ለመሄድ አንተ አትዝናናም? እሺ አይሆንም። እኛ ጓደኞች ነን። ከአንተ ጋር ነው መሆነው። እሺ ችግር የለውም። ሞክር ያለው በቃ። እሺ ቻው። የሚጠጣ ነገር ምናምን አመጣልሃለሁ በቃ <sighs> ተመለሱ። እዚህ ጋር ነኝ ያለሁት። ብቀላቀል ቀር ይላል uh, አይለኝም። ማለቴ uh, uh, ወይኔ ከአንቺ ጋር ማውራት ያቅተኛል። በቃ ቆይ አንድ ጊዜ ይኸው በቃ እኔ ላድርግ። አሁንም በራሴ መቀመጥ እችላለሁ። <gasps> oh ወይኔ ጉዴ! Oh ልጁ እየመጣ ነው። ወይኔ ጉዴ! <laughs> እንድዘል አረኩ። ጥሩ oh. የማመነጅከው ነገር ውጭ የነበርኩ ያምራል አደለ? የማመነጅከው ምሽቱ ነው oh, እንጂ። አዎ ያም ያምራል እኮ። አባቴ ለኮከቦች ፍቅር ነበረው። እንዴት እንደሆነ ንገረኝ እስኪ። ምርጥ ነበረ፣ ከህይወት በላይ ነበረ። ዝምድና እኮ የለንም። አግኝቶኝ ከዛ አስገባኝ ወደ ቤቱ። አስቤው አላቅም፣ ግን ሁሉም ነገር ያደረገው ለእኔ ብሎ ነው። ብቸኛው የማውቀው ቤተሰብ እሱን ብቻ ነበር። ለመጨረሻ ጊዜ ስናወራ የነገረኝ ነገር ልክ ሲያገኘኝ ሰማዩን አየና ኮከቦቹን በጣም ናፍቆኛል። ah, ah. አንቺስ? ማለት የግል ጥያቄ ከሆነ ገደቤን እያለፍክ ከሆነ ማለት ነው። ታውቂያለሽ፣ እንደውም ችግር የለውም ተናገሪ። በቃ ከየት ልጀምር? አግብቼ ነበር። ህይወቴ ጥሩ ነበረ። አሁን በጣም የራቀ ይመስላል ጊዜው። አንድ ጊዜ መጥፎ ጎርፍና ንፋስ ተፈጠረ። ቤሲ ናን የሜዳው ላይ ነበረ እና ከፍ ያለ ቦታ አገኘን። ከዛ ወደ ቤት ስንመለስ ሁሉም ሄዶ ነበር። ታውቂያለሽ፣ ማሰበውን በአንቺ ላይ ጥሩ ነገሮች መፈጠር ይጀምራሉ። ጀግና ለመሆኑ የሞከርክ ነው እንዴ ላሙ? አንተ የቤን ልጅ ና አደለ እንዴ? ኦቲስ ነው አደለ? እና አንተን ኃላፊ ያደረጉ <laughs> ወይኔ ያ በጣም ምርጥ ነው። የእሱን ቦታ የምተካ ይመስልሃል እንዴ? ኦትስ የት ነበርክ? እየተዝናና ነበረ ከበረት ጓደኞች ጋር። ልዩነት ታመጣ ነበረ ከእሱ ጋር ብትሆን ኖሮ። እሺ ከአሁን ጀምሮ እንደዚህ ነው የሚሆነው። እኛ ስንመጣ አንተ ወደ ሌላ ቦታ ታያለ። ትንሽ እንስሳቶች ይጠፋሉ። አንዳንዴ የተፈጥሮ ስርዓት እኮ ነው። ትንሿ የእኛ ሚስጥር ትሆናለች oh, እና የቤን ልጅ በድንገት ደፋር ለመሆን ከሞከር ያሉትን እንስሳቶች እንዳለ እንጨርሳቸዋለን። አሁን እዛ ተመልሰ ሁሉም እንስሳቶችን ደህና እንደሆኑ አሳምናቸው። ነገ ምሽት እንገናኛለን። ቀጠሯችን ነው በቃ በቃ እንገናኛለን። <laughs> ወፍራም ነክ ሰላም አባዬ እዚህ uh, መጥቼ አንተ ምርጥ አባት ነበርክ። ታውቃለህ እኔ ምን እያሰብኩ እንደነበር አላቅም የአንተን ቦታ ለመውሰድ ማሰቤ ራሱ እነዛ ካዮቴዎች አንተ ትቋቋሟቸው ነበረ። ወደ ላተፈገፍግም ነበረ ልንገር እኔ በጣም ፈርቻለሁ። ታውቃለህ፣ ሁልጊዜም አንተን እንዳልሆንኩ እናገር ነበር። እናም አደለውኝም ግን ብሆን ደስ ይለኝ ነበረ። አልችልም አባዬ፣ ላረግ አልችልም። መሄድ አለብኝ። አዝናለሁ። ዱክ ነገሮችን ይወጣቸዋልና ሁሉም ነገር ደህና ይሆናል። ቆይ ቆይ ቆይ፣ ምር የምታወራው ምንም ነገር አለማለት አትችልም። ይህን ትልቅ ነገር ማድረግ አልፈልግም። ሁላችሁም ኦቲስ በረቱን ለቆ ሊሄድ ነው። ምን እየተካሄደ ነው? ማመን አልችልም። oh, oh, ኦት ከምር አንተና እኔ እኮ ምርጥ ጓደኞች ነን። አይ ፒፕ አብቅቷል፣ እየሄድኩኝ ነው። በቃ እሺ፣ አታካብዱ። ቀናችሁን ቀጥሉ። በቃ በል እንጂ ኦቲስ፣ እንዳልከን እናደርጋለን። ነጥቤ እኮ እሱ ነው። እንዳልኳችሁ እንድታደርጉ አልፈልግም። እኔ እንድታዳምጡኝ አልፈልግም። እሱን አታዳምጡት። የምለው ማድረጋችሁን አቁሙ። እሺ፣ እያልክ ያለው ትቆያለህ። አንተ የምትለው ማናረግ ከሆነ ማለት ነው አይደል? የሞተች ንብ። oh, <laughs> አመሰግናለሁ። oh. ድጋሚ በህይወት ናት። ዱክ አንተን ኃላፊ፣ ውሾቹን አስተባብር። እናንተ ከእኔ በላይ ማድረግ ትችላላችሁ። እሺ፣ ውትስ አንተ ካልክ የራሴ ውት አለኝ። እሺ፣ እዚህ አይገባኝም ካሁን በኋላ ሰላም ምን ተፈጠረ ኦቲስ እባክህ ምንም እንዳትለኝ <sighs> ውስብስብ ነው በጣም እየተጎዳ ከሆነ ልርዳ ልረዳ እፈልጋለሁ ምን እንደተፈጠረ ታውቂያለሽ ቆምኩኝ በቃ ትላንት ምሽት ከወዲዎቹን አባረርኩኝና ምንም ነገር ማድረግ አልቻልኩም ዛሬ ማታ ይመለሳሉና እኔ ምንም መጠበቅ አልችልም። ሁሉም እዚያ ያሉት ያምኑኛል፣ ግን አንዳቸውንም መጠበቅ አልችልም። ኦቲስ አሪፉ መሪ ሁልጊዜም ጠንካራው ወይም ኃይለኛው አይደለም። አሪፉ መሪ ሁሌም ግድ የሚለው ነው። ያ ጥሩ ሀሳብ ነው ዴይዚ። አንድ ነገር ነግርሻለሁ፣ ቤሲ በጣም ትናፍቀኛለች። <laughs> እሺ ይህ ማድረግ ካለብህ ይገባኛል፣ ግን አንድ ነገር እንድታቅ እፈልጋለሁ። ብትሄድ እንኳን በአንተ አምናለሁ። ኦቲስ ኦቲስ እሺ እሺ፣ ተረጋጊ። ምንድን ነው ወሰዱ? እኛ ና አግኝቼዋለሁ። ሰዎች ኦቲስ ካዮቴዎች ኤታ ሃናንና ሌላ ስድስት ሰባት ወስደዋል። አላቅም ከዚህ በፊት በቀን መጥተው አያውቁም ነበረ። እስከ ምሽት እንደማልጠብቃቸው ያውቃሉ። ተጫወቱብኝ። ምን ምንም ኦቲስ ኦቲስ ማሪን ወስደዋታል። እነዛ ካዮቴዎች ጠንካሮች ናቸው። ምን ካዮቴዎቹ ጠንካሮች ናቸው። እያሰብኩኝ ነበረ በጣም ጠንካራ ሰው ምን ሊያደርግ እንደሚችል እዚህ ነገሮችን ታያለህ። ኩራት ይሰማኛል። እመለሳለሁ። እኔ እሄዳለሁ። አይሆንም ፒፕ፣ እዚህ ቆይ። ብቻ እኔ ማድረግ አልችልም። ይገለዋል። እንደሚመስለኝ ይችላሉ። በጣም ጥሩ ነው። እናንተ ሴቶች ምሽቱን ስለተገናኛችሁን በጣም ታጋሽ ስለሆናችሁ እናመሰግናለን። እኛ በምሽት መብላት ነው የምንወደው። እናንተ ምርጥ ዝርያዎች ናችሁ። እኔ ዶሮዎችን እወዳለሁ። በጣም የሚወደው ቆዳውን ነው። አንተ ትልቅ መጥፎ ነህ። ምን አንተ መጥፎ ነህ። መጥፎች መጥፎች መብላት አለባቸው። ተዋት። እቺ የኔ ናት። እሷን አዘጋጁልኝ። ትንሿን እንደ አፒታይዘር እስክበላት፣ ምክንያቱም መጥፎ ስለሆንኩኝ። <laughs> ጫጩቷን አስቀምጣት። ኦቲስ ኦቲ በድንገት ድፈን አገኘን አይደለም እንዴ? እሺ ጥሩ። መጀመሪያ የማደርገው ያቺን ጫጩት ካንተ ወስዳታለሁ። ከዛ ራስን ከመሬት ላይ ስታስነሳ ዶሮቹን ሰብስቤ ከዚህ ሄዳለሁ። እና እንዴት ነው ያንን ልታደርግ ያቀድከው? ግደሉት! right. I got just one life. In a world that keeps on pushing me around, but I'll stand my ground and I won't back down. አ ያ ደስ ይላል አይደለም? That should do. ያ ይበቃል። That should do. ያ ይበቃል። Well, ጥሩ look at the hero. ተመልከቱ ጀግናውን። You thought you አንተ could come ወደ ዋሻ into የምትመጣ my ይመስልሃል? Now, አሁን why don't you lay there and ለምን watch እዛ ተኝተ while we eat ጓደኞች your ሲበሉ friends? አታይም? What's this? ይሄ ምንድን ነው? ጠንካራ ሰው Stands up for himself. ለራሱ ይቆማል። Stronger man. ከሱ የበለጠ ጠንካራ Stands ደግሞ up for others. ለሌሎች ይቆማል። <laughs> ይሄ በጣም አዝናኝ መሆን አለበት። ፍራቻ ይሸተኛል። አላልኩም? ነግሬ ነበር እንደሚያሸቱት። ያሸቱታል እንዴ? Oh, oh, አዎ oh, አለኝ። ብዙ ነው ፍርሃት አለኝ። ከኔ ቅርብ ሁኑና ደህና ትሆናላችሁ። ችግር የለውም። ጣፋጭ ጀርባን እመለከትላለሁ። ማለት የመደበኛው ጀርባን እንዴ ይቅርታ፣ ሲጨንቀኝ የማድረገው ነው። ያ ነው ጦርክ? የሆነ ነገር ትንሽ ወደ ኋላ ማፈግፈግ እንዳለብህ እየነገረኝ ነው። ይኸው መተናል። እየመጣን ነው፣ እየመጣን ነው፣ እያለፍን ነው። ፒፕ እዚህ ነገር ውስጥ ያስገባኝ። አንተ አሳመነ ትልቅ ነህ፣ ተናደሃል። እናድርገው ይህን ነገር ምን እንደማድረግ ታውቃለህ? ጆሮ ውስጥ ነው ቀጥታ የምገባው። ወይኔ አይጣለ ጆሮ ውስጥ አይጣለ ጆሮ ውስጥ። አዎ እርገጡት። አዎ አሁን የምችለውን አሳየኝ እስኪ። ውይ ይቅርታ፣ ታውቃላችሁ፣ ልርዳችሁ። ቆይ አዎ ቦክሱን አቅምሳቸው በላቸው። ጥሩ። አሁን ምን ነው ታዲያ? Oh, ውይ አታስብ፣ ለአንተ የተለየ ነገር አለኝ። ያንን ትንሽ በጣም ነው የምወደው። ኑ ፍጠኑ። አይሆንም። ሰላም ልክ ዶሮ ነው የሚለው ዶሮ ዶሮ ነው የሚለው ዶሮ ነው የሚለው። ኑ እናንተ ባለ አራት እግር ዶሮዎች። ተረጋጋ ሰውየው። Otis, я як, bak Я як. Otis, Kacar bak. Remember me? Asta was going? I'm Ben's kid. Ya ben licinayin. ሁለተኛ እንዳትመለስ ፒፕ፣ የብረቱ ይሻላል እባክህ። ከዛ በእንጨት እመታሃለሁ አልኩት። የሚገርም ምሽት ነው አይደል? ከዮቴዎችን አባረርን። ፔክ ደግሞ መጮህ ለመደ። ስንመለስ ደግሞ የበረቱ አዲስ አባል ይኖራል። ዴዚ ምጥ ላይ ናት እኮ አንተ ከሄድክ በኋላ። ዴዚ ልጅ ልትወልድ እኮ ነው። ምንም ይፈጠር መስሎ ነበረ። ትልቅ እየሆነች መስሎ ነበር እንዴ? ደህና ናት እንዴ? መመለስ አለብን። በሰዓት ምን ደርስ አይመስለኝም፣ ግን እርግጠኛ ነኝ ደህና የምትሆን ይመስለኛል። ማይልስ፣ እዛ መሄድ አለብኝ። አስታውስ ሰውዬ፣ እኔ እመቤት ነኝ። ከእኔ ጋር ስትሆን አይንህን እኔ ላይ ብቻ ነው የምታደርገው። ደውለን የት እንደሚያገኙት መናገር እንችላለን እኮ መኪና በጣም ምርጥ ነው። ዱክ ምን የተፈጠረ ነው? ኦትስ ታውቃለህ? እርግጠኛ ነኝ እኔ ጊዜው ነው አሁን ኦቲስ በጣም ጨንቆኝ ነበረ። መጨነቅ ስለምን? እኔ ቸፍኘው ነበር እኮ። እኔ ደህና ነኝ፣ እዚህ ነኝ ያለሁት። እኔ ደግሞ ለአንቺ እዚህ ነኝ ያለሁት። እሺ ልጅት፣ አሪፍ እያረግሽ ነው። ተንፍሺ በቃ በለው በጣም የሚያም ይመስላል። oh, በጣም ጥልቅ እይታ ነው ሰውየው። አዝናለሁ አሳማ ስለሆንኩኝ። እንዴት እስካሁን ምንም ነገር አልሆነም? Uh, ደህና ነው የምትሆነው አይደለ? አዎ፣ ግን እዛ ቢቀረቀርስ ነገር ማለት ግማሽ ላይ ቢቀረቀር ነው የምትለው? እሷ አንድ ከግማሽ ላም ትሆናለቻ። አንድ ከግማሽ ላም አላልኩኝም ብልሃል እኮ ዱክ። አንድ ከግማሽ ላም ብያለሁ እንዴ? ይህን ነገር እኔ አላረግም። ተመልከት በጣም የሚያምር ልጅ ነው። በል በጣም ምርጥ ነው። ማን ልትዩ ነው? እያሰብኩት ያለሁት ቤን ልለው ነው። ያ በጣም ምርጥ ነው። እንዴት ነህ ትንሹ ቤን? ትንሹ ሰውዬ ተመልከት እስኪ አንተን ተመልከቱ፣ ትንሹ ልጄን ሂድ በቃ ሰላም ኦቲስ፣ እያወራን ነበረ። ሌላ ፕላን ሊኖር ይችላል፣ ይገባናል። ግን በጣም እናመሰግናለን እዚህ ስላደረግከው ነገር። እያሰብን ያለ ነው ማለቴ እዚህ ብትቆይ ለትንሽ ጊዜ ብለናል። ይህም ብቻ እናገራለሁ እኔ በሕይወት እስካለሁ ድረስ ማንም እንስሳ በአጥር ውስጥ ጉዳት አይደርስበትም። ከፍ አድርጋችሁ ምቱ። እሺ፣ ጥሩ እኔ ኖራ ቢዲ በጣም ውድ እቃ ነኝ። እናም ራሴን እንደዛ መንከባከብ አለብኝ። oh. ለምን conditioner መጠቀም እንደምረሳ አላቅም barnyard dance with the Arquette Children's Chorale.